ከዛው ሚና ያደረ መጣው ይላል ባይተኛም ስለዚህ አደረ የሚባለው በዚህ መልኩ ነው ማደር ያልቻለ ሰው እንደ አባስ ውሃ የሚያጠጣ ውሃ የሚخدም እና خدም ካለ እንዲሁም ፈረስ ግመል መኪና ጠባቂ ሊሆን ይችላል ካሉ መውጣት ይችላሉ ነው ለምሳሌ አሁን ሀጅ ሲሰራ የሆቴል ሰራተኞች አሉ የሆቴል ሰራተኞች አረፋ ሄደው ይወራሉ ይፈቅድላቸዋል ሰው ስለሚሄድ አረፋ ነው ከመጡ በኋላ ጠጠሩም ያመቻቹ በቅደም ተከተል በተራ ይሄዱ ይወረውራሉ የሚያስቸግራቸው ሚና ማደሩ ነው ሚና ማደሩ ላይ እንደዚህ ተወሰነ አመቻችተው ይመለሳሉ አብዛኙን ለማሳለፍ ይሞክራሉ ካልቻሉ ካቅም በላይ ከሆነ ደግሞ ያው ማደሩ ነው የሚቀረው እንደ ዑዝር ይሰጣቸዋል ማለት ነው فاذن له ተብሏልና ሲቃያ ማለት سقايه الحج اجعلتم سقايه الحاج وعماره المسجد الحرام كمن امن الى الله حجاج ማጠጣት ካዕባን ወይም ደግሞ ሐረምን መንከባከብን እንደ ኢማን አደረጋችሁት ወይ ከኢማን ጋር ታስተካክሉ ፈልጋችሁ ወይ ሊስተካከል አይችልም ኢማን ነው በላጩ ይላል አላህ Subhanahu ያላመኑትን ሐጅ ብቻ ሁጃጅን በመከደም ብቻ ጀነት የሚገባ መስዋዕቸው የሚሞኙ ምስኪኖች ነበሩ ላ ከኢማን ጋር ሲሆን እንጂ ያለ ኢማን ከሆነ አይስተካከልም ከኢማን ጋር አላቸው አሁን መቅራት ትችላላችሁ يا عاصم يا عاصم بن عدي وعن عاصم بن عدي رضي الله تعالى عنه أن الرسول صلى الله عليه وسلم أرخص وعاء الإبل في ذو في بيت وتي عن منى يرمون يوم النحر نحر ثم يرمون الغدا ومن بعد الغدا ليوم ليومين ثم يرمون يوم النسر رواه خمسة وصححه الترمذي وابن حبان وعن عاصم بن عدي رضي الله عنه أن رسول الله صلى الله عليه وسلم رخص لرعاء الإبل رعاء رعاء ثلاث لرعاء الإبل في البيتوتة عمنا عمنا يرمون يوم النحر ثم يرمون الغد ليومين ثم يرمون يوم النفر رواه الخمسة وصححه الترمذي وابن حبان አሲም ابن عادي ከተባለው ሰው ተዘገበ ምን አለ عاصم ان رسول الله صلى الله عليه وسلم يا መልእክተኛ ረخص ፈቅደዋል ረخص ፈቅደዋል ሩخصማት መጀመሪያ የሆነ ትእዛዝ ተሰጥቶ ከዛ ከተዛዙ አንተኳ ችግር የለውም ተብሎ የሚፈቀድ ሰው ሩخص ይባላል ረخص ፈቅደዋል لرعاء الابل ለግመል ጠባቂዎች ግመል ጠባቂ ለሆኑ ሰዎች ፈቅደዋል ምንድነው የፈቀዱት ፊል በይቱ ተቲ በማደር ከማደር አሚና ሚና ከማደር ጥሎ ቢሄድ ፈቅደውለታል ሚና ከማደር ጥሎ መሄድን ፈቅደዋል ነው ባጭሩ ثم ከዚያ يرمون يوم النحر የዒድ ቀን يوم النحر ይባላል አስረኛው ቀን የዛን ቀን ያርዳሉ የማረጃው ቀን ማለት ያው ሁሉም ሆጃጅ ስለሚያርድ ነው ثم يرمون الغد ከዛ በነገው ደግሞ ይወረውራሉ ليومين ለሁለት ቀን ثم يرمون ከዛ ይወረውራሉ يوم النفر የመጨረሻ መበተኛው ቀን ስንት ሆነ يوم النهرና يوم النفر ሁለት የውመይን ደግሞ ሁለት ቀን አራት ቀን ነው እንጂ አስረኛ ቀን يوم ነህር የሚባለው አስራ አንደኛ ቀን አስራ ሁለተኛ ቀን እኒህ ዶሩሪ ናቸው ሁሉም ሰው የሚወረውራቸው ናቸው የቸኮለ ዝንቀ ወርሮ መሄድ ይችላል የመጨረሻው ደግሞ የው ነፍር ማለት 14ኛው ቀን 13 ማለት ነው 10 10 11 12 3 ሆነ አራተኛው ደግሞ 13ኛው ቀን በጥቅሉ አራት ቀን የሚወረወረው የመጀመሪያው ቀን ስንት ጠጠር የሚወረወረው የአስረኛው ቀን ሰባት ስንት ቦታ አንድ ቦታ ሰባት ጠጠር አንዳንዷን ነው ቢስሚላህ አላሁ አክበር ነው ምንወረውራት የሁለተኛው ቀን ስንት ጠጠር ነው 21 ስንት ቦታ ሶስት ቦታ ከዛ ሶስተኛውም 12ኛ የምንለው አራተኛ ቀኑም 13 የምንለው 21 21 ነው ሶስት ጊዜ 21 3 ጊዜ 21 ስንት ነው 63 ሲደመር 7 የአስረኛው ቀን ሰባት ጠጠር ነው የሚወረወረው ይሄን ሂሳብ ያዙ እንዳይጠፋችሁ ስለዚህ ለየውመይኒ ማለት ለሁለት ቀን አንድ የወረወሩ እንዳይመስላችሁ የርሙነ የውመ ነህሪ የአስረኛው ቀን ይወረውራሉ ሰባት ጠጠር ثم يرمون الغد ከዛ በበነጋው ደግሞ ይወረውራሉ ለየውመይማ በተከታታይ ሁለት ቀን ማለት ነው ثم يرمون يوم النفر ከዛ የመበተኛው ቀን ይወረውራሉ በጥቅሉ ሰባት ጠጠር ወረወሩ ነው የሚለን رواه الخمسه وصححه الترمذي وابن حبان ሪዓ የሚለው ለአንድ ሰው ሲሆን ራዒ ነው የሚባለው ራዒ الغنم ለብዙ ሲሆን ሩዓት لرعات الابل ይባላል ያው ግመል ጠባቂ እንስሳ ጠባቂ ማለት ነው አልበይቱታ ባተ የቤቱ በያተን ወበይቱተተን ይባላል በማዕና አምዶል ለሊቱ እዚህ ቦታ ሳለፈው ለማለት ቢተኛም ባይተኛም አንድ ሰው የታደርክ ይባላል እዚህ ቦታ ያለሁ ማለት መተኛ ሸርጥ አይደለም አብዛኛው ለሊት እዛ ማሳለፉ ብቻ ነው የሚፈልገው ስለዚህ አሁን በይቱታ የሚለው ብዙ ጊዜ ለምኝታ ይመስላል ቃላቱ ያው ብዙ ጊዜ ሌሊቱን ሰው ስለሚተኛ ነው እንጂ ባይተኛም ነው ለምሳሌ አይነ ባተ የዱሁ ከእንቅልፉ ሲነሳ አንድ ሰው ጅን ይጠብ ምክንያቱም ላይድሪ አይነ ባተ የዱሁ ይላል ኪታብ ጦሃራ ላይ እጁ የት እንዲያደርስ ያቅም ይላል ቀን የሚተኛ ሰው ያው ነው ቀን የሚተኛ ሰው ያው ነው አብዛኝ ከመኝታ ጋር ነው በይትፋ የሚወሰደው ነገር ግን ባይተኛም አብዛኙ ለተዘካሳለፈው እዚህ ቦታ አደረ ይባላል ነው የውመን ነፍር ማለት ሰው የሚበተንበት ቀን ማለት ነው ሚና ላይ ታችኮ 13ኛው ቀን ሰው የሚቀር አይመስልም አወጣጦ ህዝቡ ሁሉም እየቸኮለ ማለት ነው የ13ኛው ቀን ግን ያለቀ ጉዳይ ነው ገና በዙሁር ነው እንደው በስንት ነው የሚለው ነፈረ ينفሩ ነፈረን ማለት ቢማና ተፈረቁ ማለት ነው መበታተን ማለት ነው ነፍር ሁረቀ ነው በነገራችን ላይ የውመ ነፍር የሚባለው ለቸኮሉ ሰዎች 12ኛው ቀን ነው የውመ ነፍር ማለት ላልቸኮሉ ሰው 13ኛው ነው የውመ ነፍር ማለት አንጻራዊ ሲወሰድ ማለት ነው ስለዚህ አንዳንዱ ጊዜ ከዛ ይወሩር የውመ ነፍር ሲል የውመ ነፍር አኺር ብለው አው የውመ ነፍር ሳኒ ብለው ይገልጹታል እንዳያምታታችሁ አላየሃል ሚና ማደር ዋጅብ ነው ያለ ዑዝር ሚና ያላደረሰው ያው ይከፍላል ማለት ነው የሚከፈል ዋጅብ የተወሰው የሚቀጣው ይቀጣል ጠጠር መወረር ዋጅብ ነው እሱ ካልቻለ ሰው ሊወረውለት ይችላል ጭራሽ አለመወረር ግን ያስቀጣል طيب ቀጥሉ وعن أبي بكرة رضي الله تعالى عنه قال خطبنا رسول الله صلى الله عليه وسلم يوم النحر الحديث متفق عليه وعن أبي بكرة أبو بكرة كتب على صحابي تزجب رضي الله عنه سراونا الله لله أنه قال أبو بكرة قال خطبنا رسول الله صلى الله عليه وسلم يا الله ملكتኛ ምክር ሰጥተውናል يوم النحر የዒድ ቀን የዒድ ቀን ኹጥባ ሰጥተውናል የት ቦታ ነው የሚخطበው እዛው ሚና መስጊዱ ላይ አሁንም ይخطባሉ ኢማሞች ጧት መተው ኹጥባ ምክር ይሰጣሉ ሶላተ ዒድ ብዙ ጊዜ አይሰግድም ታውቃላችሁ ሐጅ ላይ ያለ ሰው ሶላተል ዒድ አይሰግድም ያው حرم ከደረሰ ሊሰግድ ይችላል ግን አይወጅባቸውም ማለት ነው ስራ ላይ ስለሆነ ኹጥባው ግን ዝም ብሎ ምክር ይሰጣል ዘካለ الحديث متفق عليه البخاري ومسلم يذكبون يوم النهر يوم العاشر من 10ኛው ቀን ከማን ከዙል ሒጃ መቼ ላይ ኢድል አድሃ ረፋድ ላይ ማለት ነው يوم النهر የተባለበት አድሃም ሐዲም ስለሚታረር ነው እሺ ቀጥሉ وعن سراء وعن سراء بنت نبه رضي الله تعالى عنها قالت خطبنا رسول الله صلى الله عليه وسلم يوم رؤوس فقال أليس هذا أوسط أوسط أيام أيام التشريق الحديث رواه أبو داود بإسناد حسن وعن سراء بنت نبهان رضي الله عنها أنها قالت خطبنا رسول الله صلى الله عليه وسلم يوم الرؤوس فقال أليس هذا أوسط أيام التشريق الحديث رواه أبو داود بإسناد حسن سراء وعن سراء بنت نبهان سراء የሚለው ቀቢለቱን አድናንየት ሙዶርያ ይላል የአድናን ዝርያ ሙዶር የሚባል ዝርያ ነው ከዛ ውስጥ የሆነች ነች ሰራ የነብሃን ልጅ የሆነች ማለት ቢንቲ ነብሃና እናሷ ምናለች ቃለት አለች خطبنا መክረውናል ረሱላህ የአላህ መልእክተኛ يوم الرؤوس የጭንቅላቱ ቀን አለች ምንድነው يوم الرؤوس رؤوس ማለት ራስን رؤوس ነው ራስ ለአንድ ጭንቅላት ነው رؤوس ለብዙ ጭንቅላት ነው ስንተኛው ቀን ይመስላችኋል ይሄ ደግሞ يوم الرؤوس ማለት 11ኛው ቀን ነው يوم الرؤوس ማለት የጭንቅላቶች ቀን هو يوم الحادي عشر من ذي الحجة كذو الحجة 11ኛው ቀን ነው وهو اول يوم من ايام التشريق الثلاثه ሶስቱ ሚና የሚታደርባቸው ምንላቸው ቀኖች ሶስት አያመ ተሽሪቅ አሉ ከነሱ የመጀመሪያው ማለት ነው يوم الرؤوس ለምን ተባለ 11ኛው ቀን ካላችሁ የዛን ቀን لانهم ياكلون في هذا اليوم غالبا رؤوس الاضاحي والهادي التي ذبحت يوم النحر የዒድ ቀን ያርዳሉ አይደለ የዛን ቀን ራስ ምላስ ጋር ምን አታገራቸው ስጋ ሞልተዋል ስጋ ስጋው ነው የሚበሉት የሁለተኛው ቀን ራስ ምላስ ይጠምዳሉ ማለት ነው ስለዚህ የውመሩስ የተባለው ለዛ ነው የፍየሎች ጭንቅላት በጣም የሚበላበት ቀን ስለሆነ ነው አንዱ ትርጉም ይሄ ነው ወይም ደግሞ የውመሩስ ማለት የውሙል ቀር ይባላል የውሙል ቀር የመረጋጊያ ቀን ማለት ነው ሰው ከሙዘሊፋ መጥቶ ተጠሪ ይወረውራል ከፊሉ በዛው አልፎ ወደ حرم ሄዶ ጧፍ ያደርጋል ምን አይረጋጋም የኢድ ቀን አይረጋጋም ካደረ በኋላ ግን 11ኛው ቀን ተመስጦ በደንብ ሆኖ ይቀመጣል ሚና ላይ ድንኳን የሚገባው ድንኳን ይገባል ያው ጠጠር ለመወርወር ብቻ የሚወጣው እንጂ ይረጋጋል ስለዚህ የውሙል ቀር ይባላል የውሙል ቀር بفتح القاف وتشديد الراء لان الناس قارون في منى ሰዎች ሚና ላይ ያርፋሉና طيب እና የዛን ቀን فقال ነብያችን አሉ አለይሰ هذا اوسط ايام التشريق ይሄ አሁን ያለንበት ከተሽሪቅ ቀናቶች መሐከለኛው መሐከለኛው ላይ አይደል ያለ ነው አይደለም እንዴ አሉ ያው ነው ነው 11ኛው ቀን የዒድ ቀን ተሽሪቅ ይባላል በነገራችን ላይ እንደገና 11ኛው 12 13 መሃል ላይ ነው ያለው አወን ነው ወሰጥ ነው ነው አውሰጡ አያም ተሽሪቅ هو ثاني يوم النهر بالاتفاق ያለ ምንም خلاف መሐከለኛው ማለት 12ኛው ነው 10 11 13 14 ነው 14 ኤዲን ስንቆጥር ነው 14 ተመላችሁ በተቀራ 13 ነው መሐከል ላይ የሚሆነው የትኛው ነው ሐቂቃ ከሆነ ያለ ምንም خلاف 12ኛው ቀን ነው 12ኛው ቀን ነው መሐከል ላይ የሚሆነው كما قال ابن القيم اي يوم الحادي عشر وهو اول ايام التشريق قال ለምን هذا واما تسميت في الحادث باوسط ለምን አውሰጥ አሉት አሁን የተፈለገው 11 ቀን ነው 11ኛው ቀን የተፈለገው መሐከል ከተባለ ግን 12 መሐከል የሚባለው ለምን አውሰጥ አሉት ካላችሁ وهو اول ايام التشريق ነበረ واما تسميته في الحادث باوسطها فمن جعل الاوسط بمعنى الافضل ነው የተፈለገው አውሰጥ የሚለው አንድ ትርጉሙ ምን ማለት ነው በላጭ ማለት ነው ምንጊዜ መሐከል ነገር ተፈላጊ ስለሆነ አውሰጥ የሚለውን ቃል ለተፈላጊነት የተረጉሙታል አፍዶል ለማለት በላጩ ቀናል ያለው ነው ዛሬ ለማለት ነው ወይም ደግሞ አውሊያነው ثاني يوم النحر ነው ሁለተኛው ቀን ነውና በምን ኤዲን አንድ በን ከቆጠር يوم النحر አንድ በን ከቆጠር ሁለተኛ ነው የሚሆነው 11ኛውና ስለዚህ ምን ሆነ ወሰጥ ሆነ አውሰጥ ሆነ ማለትም ያስኬዳል ነው አላ ይሃል እዚህ ጋር አሁን ሐዲሱ የሚያሳየው ምንድነው ከዚህ ሐዲስ የምንማረው ነብዩ ሰለላሁ ዐለይሂ ወሰለም ሁለት ኹጥባ እንደከተቡ ነው አንደኛው መቼ ቀን ነው የመጀመሪያው ሐዲስ خطبنا رسول الله يوم النحر ብሎናል የዒድ ቀን والثانيه ሁለተኛዋ ደግሞ في اليوم في اليوم الذي بعده ከየውም النحر ቀጥሎ አለው اول ايام التشريق ወይም ደግሞ አውሰጥም ብንለው የሚያስከዳል ያልነው ማለት ነው 11ኛው ቀን ላይ እዛም ላይ خطبዋል ነው خطبه يوم النحر የነህር ቀን የሰጡ خطبه ليست خطبه عيد የዒድ خطبه አይደለችም لمن فانه عليه الصلاه والسلام لم يصلي صلاه العيد في حجته حج بسرب ساعه نبياችን የኢድ ሶላት አልሰገዱም ولا خطب مثل خطبه العيد አخطاطባቸውም እንደ ዒድ አخطاطብ አልነበረም እንግዲያ ምንድነው ወኢነማ ሄ ኹጥባቱን ቀሰደ ቢሃ تعليم الناس المناسك ስለ ሐጅ አፈጻጸም እንደ ሙሐደራ ነገር ነው ዝም ማብራሪያ ነገር የሰጡበት ነው እንጂ በትክክል ኹጥባ ነው የሶላቱ ተብሎ የሚወሰድ አይደለም طيب ሁለቱም ሐዲስ ላይ የአቡበክር ሐዲስና የሰራ ቢንቱ ነብሃን ሐዲስ ላይ መሽሩዕየቱ هاتين خطبتين للامام መሪ ለሆነ ሰው ሁለቱን ኹጥባ መخطብ ያው የተደነገገ ወይም ደግሞ የሚፈቀድ መሆን ያሳያል ኢማምም ካልሆነ ምክትሉ ሰዎች መገሰጽ ስለ ሐጅ አሰራር ዛሬ የሚሰራው ለምሳሌ ጠጠር መወርወር ነው ቀጥሎ ማረር ነው ቀጥሎ መድላጨት ነው ቀጥሎ ወደ حرم ሄዶ ጧፍ አድርጎ መንጣት ነው እያለ ያስተምራል ማለት ነው حق هذا المشعر الكبير والمجتمع الاسلامي في ميناء للدعاة المرشدين والمصلحين ان يستغلوا في التوجيه الاسلامي الصحيح የሚና ቀን አጠቃላይ ለዳዒዎች ለዑለማዎች ለህብረተሰባቸው በአለም ላለው ምክር ለመስጠት ምንኛ የተመቸና የተገባ ቀን ነው ይላል እዛ ቦታ ላይ የሚሰጥ ምክር በጣም ለብዙ ሰው ስለሚደርስ በጣም ወሳኝና አስፈላጊ ነው ይለናል ያው ነብዩ አለይሂ ሰላቱ ወሰለም ብዙ ኹጥባ ሰጥተዋል ان دماءكم واموالكم واعراضكم عليكم حرام كحرمه يومكم هذا في بلدكم هذا في شهركم هذا الا لا ترجعوا بعد كفار يضرب بعضكم رقاب بعض ايها الناس اعبدوا ربكم وصلوا خمسكم وصوموا شهركم واطيعوا ربكم اذا امركم تدخلوا الجنه تدخلوا جنه ربكم الا فليبلغ منكم الشاهد الغائب فرب مبلغ او عام سامع فلعل لا القاكم بعد عامي هذا በጣም የሚገርመው ይሄን ኹጥባ ሲሰጡ ከዚህ አመት በኋላ ላላገኛቸው ይችላልሁ አሉ የመቆየቱ ድል ብዙ እንደሌላቸው ይረዱ ነበር ማለት ነው فلعل لا القاكم بعد عامي هذا ከዚህ አመት በኋላ ላላገኛቸው ይችላሉ የመስራበቻ ሀጅ ነው የሚሆነው አሉ አላ ከዛ በኋላ ሐል በለግት ማድረስ ያለብኝን ነገር አድርሽላችኋለሁ በሚል ጠየቁ فقالوا نعم በሚገባ ድርሰዋል አሏቸው فقال اللهم شهد ጣታቸው ወደ ላይ ቀስረው اللهم فشهد አሉ ጌታ ይመስክርልኝ ይኸው በልግ ማውን ዝለ ኢለከ ተብለው የለ የተላከው መልእክት አድርስ ተብለዋል አደረስኩ ብለው ጠየቁ አዋል ህዝቡ መስክርልኝ አንተም አላህ ወከፋ ቢላህ ሸሂዳ ነው ይህን እያሉ ነበር ሌላ ብዙ ኹጥባ ሰጥተዋል አላ ላ ተዛለሙ አትበዳደሉ አንዱ አንዱን አይበድል አንዱ አንዱን አትበድላት انه لا يحل مال امرئ مسلم الا بطيب نفس منه አንድ ሰው ወዶ ካልሰጠ ገንዘቡን መቀማት ማጭበርበር አይቻልም አላ ወኢነ ሪበል ጃሂልያ موضوع اتقوا الله في النساء ስለ ሴቶችም አደር አላህን ፈሩ ሴቶች እንዳትበድሉ እንዳታሰቃዩአቸው ሴቶች ማለት አላህ ለእናንተ የሰጣችሁ ረዳት ተባባሪዎቻችሁ ናቸው ከነሱ ምንም ነገር የምትመርኩ ነገር የለም ያው እንደ እንደ ባሪያ እንዳታደርጓቸው እንዲያጋዥ እንደ ተባባሪ ሰው ወሰዷቸው እነሱም በእናንተ ላይ ሀቅ አለባቸው እናንተም በእነሱ ላይ ሀቅ አለባችሁ ሴቶችም የእናንተን ሀቅ ይጠብቁ እናንተም የሴቶችን ሀቅ ጠብቁላቸው አደራ ሴቶች ከሚያሟሏቸው ግዴታዎች ለምሳሌ ፍራሹን ፍራሻቸውን ለማንም እንዳይፈቅዱ ከባላቸው ውጭ ቤት ሰው በማስገባት አጅነብይ ሰው ያለ ባል ፍቃድ እንዳያስደፍሩ በተለይ በተለይ ባል የማይወደውን ሰው እንዳያስገቡ ይሄ ግዴታቸው ነው ብለዋል አማና አደራ ያለው ሰው አደራውን አደራ ለሰጠው አካል ማድረስ አለበት ብር አስቀምጥ ብሎት ከሆነ ሌላ ምቃ ሰጥቶት ከሆነ ለሰጠው አካል ማድረስ አለበት አደራ እያለ እየሰበሰበ አላቅለም ጠፍቶኛል አልሰጠኝም እያለ እንዳያጭበረብር ማታቸው ነው አዩሃ الناس ان ربكم واحد وان اباكم واحد እናንተ ሰዎች ሆይ ጌታችሁ አንድ ነው አባታችሁ አንድ ነው አሉ አባታችን አንድ ነው እንዴ አባታችሁም አንድ ነው አሉ ፈጣራችሁም አንድ ነው አሉ አደም ማለት አባታችን አደም ናቸው ሁላችንም ከአንድ አባት ነው የመጣ ነው ኦሮሞ ሆነ ጉራጌ ሆነ አማራ ሆነ ስልጤ ሆነ ከአንድ አባት የመጣ ነው ዛሬ የሚባለው እርስ በርሱ እኛ የኛ ዘር ይበልጣል እኛ እንበልጣለን እኛ የበላይ መሆን አለብን በጣም ይገርማል ኩልኩም ሚን አደም ወአደሙ ሚን ቱራብ ነው በቃ እኔ ማን ነኝ ካለ አንድ ሰው ማንነቱን ለመገንገር አንተ የአደም ልጅ ነህ አንቺም የአደም ልጅ ነሽ አደም ከምንድነው ከወርቅ አልተሰራም ካፈር ከጭቃ ነው ከውሃ ነው የተፈጠረው መገኛችን እሱ ነው ከዚያ ያለፈ ላ ፈድለ ለዓረብይን على عجميين عربو كعجم በልጣለሁ የሚልበት ولا عجميين على عربي عجمو عرب በአረቡ ላይ በልጣለሁ የሚልበት ነገር የለም ولا احمر على اسود ቀዩ በጥቁሩ ላይ ጥቁሩ በቀይ ላይ ሊበልጥ አይችልም ኢላ ቢተቅዋ ነትራም በሚያራምዱት ፖለቲካ ከመስመር የሳተ ነው ማለት ነው እኛ ቀዮችን ፈጣሪ መርጦ ቀይ ያደረገን ነጭ ያደረገን ጥቁሮቹ አደብ ስርዓት ያዙ እያሉ ነው ሰው ከሰው አይበልጥም ሁሉም ከአደም የመጣ ነው ሊበልጥ የሚችልበት ነጥብ ካለ አላህን በመፍራትና በአላህ ኢማን ብቻ ነው ሌላም እንግዲህ ምን አለ ሙዓዝ ኢብኑ ጀበል አብዱራህማን ኢብኑ ሙዓዝ ነው እንጂ خطبنا رسول الله صلى الله عليه وسلم ونحن في ሚና ሚና ባለንበት ሰዓት ነብያችን መክረውናል ففتحت اسمعنا እንደ ጆሮአችን በጣም ተከፍቶን ያዳመጠው አለ حتى كنا نسمع ما يقول እንደው ምን እንደሚሉ ራሱ እስከምንሰማ ድረሳ ونحن في منازلنا አለ አንድ ሰው ጆሮ ከሰጠመችም ሁሉም ጸጥ ካለ ባለበት ቦታ ይደርሰዋል መልእክቱ ቤታችን ሆነን እንሰማቸው ነበር ሲናገሩ ሌሊታውን አዛን ሲደረግ ሰምታችሁ ከሆነ ሩቅ ቦታ ይሰማል ሁሉም ጸጥ ስለሚል ጫጫታ ከሌለ እና ጆሮአችንን ከፍተን አሁን ካው ምን ይጨምራሉ ምን ይናገራሉ ስለምንል ቤት እኮ ያለው ሰው ይሰማ ነበረ فالله جل وعلا رفع صوته የሳቸው ድምጽ መጉላት ብቻ የኛ ማዳመጥ ብቻ ሳይሆን አላህ ድምጻቸውን ከፍ አድርጎላቸዋል وبلغ دعوته መልእክታቸውን አድርሶላቸዋል وهو على كل شيء قدير እንዳሁን ማይክሮፎን የለም አሁን ማይክሮፎን ያለ አይሰማንም ብዙ ጊዜ ያን ጊዜ ያለ ማይክሮፎን ድምጻቸው ጎልቶ ሰዎች ጆሮ ዘንድ ቤታቸው ሁሉ ያሉት ሰዎች ደርሷቸዋል ነው የሚለው አላህ ሁሉን ነገር ቻይ ነው ላድርገው ካለ ማድረግ ይችላል ነብዩላህ ኢብራሂምን ወአዚን في الناس ስላቸው አስታውቅ ስለ ሐጅ ጥሪ አድርግ ስላቸው የኔ ድምጽ ከዚህ ማታርፍ ድምጽ ምን አስተላልፋለሁ አሉ አንተ ያለብህ መልእክቱን ማድረስ ብቻ ነው ድምጽ ይደርሳል አይደለም የማድረሱ ስልጣን የኛ ነው አለ አላህ Subhanahu Ta'ala ያን ጊዜ የሐጅን ጉዳይ መግለጫ ሰጡ የዛን ጊዜ የሰማው ሁሉ ሐጅ ያደርጋል ተብሏል አላህ ማሰምቶላቸዋል እና ሁጥባ እንግዲህ ሚና ላይ የሚሰጡ ሁጥባዎች ሁለት ሁጥባዎች እንዳሉ ነው አሁንም እየሰሯቸው ዑለማዎች ይገኛሉ ሙፍቲዎች እየመጡ ይሰጣሉ እኛም ይሄን መከተል አለብን ነው እዛ የሚሰጠው ዳዕዋ በደንብ ልንሰማው ይገባል ለዓለም የሚሆን ከፖለቲካ ጋር ምን ማግኘት የሌለው ጠቅላላ ሰዎችና ፈጣሪ ምን መሆን እንዳለበት ሰዎች እርስ በርሳቸው ምን መሆን እንዳለባቸው ጠቅላላ ትምህርት ነው የሚሰጠው ማለት ነው ቀጥሉ አይሻ وعن عائشة رضي الله عنها أن النبي صلى الله عليه وسلم قال لها طوافك بالبيت وبين الصفا والمروة يكفيك لحجك وعمرتك وعن عائشة رضي الله عنها أن النبي صلى الله عليه وسلم قال لها طوافك بالبيت وبين الصفا والمروة يكفيك لحجك وعمرتك رواه مسلم عائشة ናቸው ሐዲስን ያስተላለፉልን ነብዩ ሰለላሁ ዐለይሂ ወሰለም ለርሷ ያሯትን ነገር ቃለ ለሃማ ለአይሻ ነው ቃለ ለአይሻ እንደማለት ነው ጠዋፉኪ ጧፍ ማድረግሽ ቢልበይቲ በበይቱላህ ከአረፋ በኋላ መጣ ከሙዝልፋ ቀጥላ ቀጠሯን ወሩራ ጧፍ አድርጋለች ጧፍ ማድረግሽ በበይቱላህ ሰባት ጊዜ وبين الصفا والمروه وسعيك بين الصفا والمروه እንደማለት ነው በሶፋና በመርዋ መካከል ያለው መህር መምጣት يكفيك لحجك وعمرتك ለሐጁም ለዑምራውም በቂሽ ነው መድገም አይጠበቅብሽም ሰባት ጧፍ ሰባት ሰዓይ ካደረግሽ ለሐጁም ለዑምራውም በቂ ነው دخلت عمره في الحج بالنبي عليه الصلاه والسلام ዑምራ የምትባለው ነገር በሐጅ ውስጥ ተጠቃላለች ብለዋል ጥያቄ አለኝ ከመጠየቄ በፊት አይሻ የሰራችው ሐጅ ነው ዑምራ ነው ነው ተመጥቶ ነው ዑምራን የሰራችው የወራባ እንደመጣ ታያሳውሳላችሁ ኡምራ ሰርታችሁ ተፈቱ ሲባል አይሻ እኮ ሶላት አልሰግድም ማለት አለቃቀሰች አታልቅሽ ይሄ አላህ Subhanahu Wa Ta'ala በሴቶች ላይ በአደም ልጅ ሴቶች በሴቶች ላይ የወሰነው የማይቀር ለሁሉም ያለን የወራባ መንጣት ማለት አንቺ ብቻ የመጣ ችግር አይደለምና ልተክጃ ይገባሽም አሏትና ምንድነው ከዛ በኋላ ኢፍዓሊ ما يفعله الحاج ሐጀኛ የሚሰራውን ነገር ሁሉ መስራት ትችያለሽ غير አላ ተጡፊ ቢልበይት ነው ያሏት በይቱላህን ብቻ ጧፍ እንዳታርጊ ጧፍ አይፈቀድሽም ብለዋታል ዑምራማ ቢሆን የሰራችው ጧፍ አድርጋ ሳዒ አድርጋ መፈታት ነበረ ዑምራ አይደለም የሰራችው ሐጅ ነው የሰራችው ዑምራሽን ወደ ሐጅ ቀይር ነው የተባለችው ሐጀኛ የሚሰራው ሁሉ ከዛ በኋላ ሰሪ ኋላ ተመልሳ ስመጣ ጧፍ ስታደርግ ሶፋ መሯ ስትል በቂሽ ነው ይሄ ለሐጅ ነው ዑምራው ይሆንሻል ሐጅ ነው የሰራቸው ግን ዑምራውም ተካተሉሻል በውስጥ እያሏት ነው ከዛ ምን አለቻቸው እህ አተር አየርጅዑ الناس بعمره وحج وانا ارجع بحج فقط አለቻቸው ሰው ሁሉ ዑምራ ሰርቶ ተፈቶ እንደገና ሐጅ ኢህራም አድርጎ ሰርቶ ሁለቱም አጠቃሎ እየሄደ ነው እኔ ሐጅ ብቻ ሰርቼ ለሄድላችሁ ነው ወይ ይሄ ሁሉ መንገድ ተጉዤ መጥቼ ከመዲና አለቻቸው دخلت عمره في الحج አሏት ዑምራ ሐጅ ተጠቃሏል ይኸው አሁን እዚህ ጋር طوافك بالبيت وبين الصفا والمروه ለሐጅ ብቻ አይደለም يكفيك لحجك وعمرتك ያሏት ምንም አያስፈልግሽም ዑምራ መስራት አሏት አልተዋጠላትም ብትቀበላቸውም እንግዲህ የሰራ ሰው ያልሰራ ሰው ደሞዝ እኩል አይደለም ዑምራ ሰተው ደግሞ ሐጅ ሰሩትና እኔ እኩል ልንሆን አንችልም በጭራሽ እያለቻቸው ነው ከዛ ምን አሏት ያ አብዱራህማን ወንድሟ ነው ابن ابي بكر تعال خذها وامشي بها الى التنعيم فلتحرم هناك ولتعتمر አሉ እዛው መስጂድ አይሻ የሚባለው ማለት ነው እዛው ሰዳትና ከሐረም ክልል ውጭ ለመውጣት ነው ኢህራም አስደረገሃት ይዘሃና ጧፋን ታድግ ሶፋ ምሯ ትሄድ ኡምራን ደገመች ማለት ነው ድጋሚ ነው እንጂ በውስተካቱላት ነበር በአጅሩ ራስን የቻለ ኡምራ መስራት አለብኝ ያለቻቸው ሰራሽ ነው እዚህ ጋር ግን ምን ነው አሁን ከዚህ ሐዲስ አንድ ሰው ሐጅ ብሎ ሐጅ ብቻ ሰርቶ ሲመጣ ኡምራ በውስጥ ንየው ካለው ይካተታል ማለት ነው ለሁሉም አንድ ነው ጧፉም ሰባት ያው ሰባት ነው አንድ ጧፍ ነው ሰባት ነው ሶፋ መሯም አንዴ ብቻ መህር መንጣት መህር መንጣት ሰባት ጊዜ ማለት ነው ለዑምራውም ለሐጁም በቃ እያሏት ነው እሺ ጧፍስ የወራ ባለ ስለሆነች እንዳታደርጊ ብለዋታል غير አላ ተጡፊ ቢልበት ባታ መጀመሪያ ላይ ሶፋ መሯ ማህረች ማለት ነው በፊት ወደ አረፋ ከመውጣቷ በፊት አልሄደችም ለምን ካላችሁ ሶፋ መሯ የሚከደው ጧፍ ባደ ጧፍ ነው ጧፍ القدوم ይሁን ጧፍ العمره ይሁን ቀድሞ ጧፍ ሳይደረግ ሶፋ መሯ አይከድም ስለዚህ ወራባ ሆና ጧፍ ተከለከለች ሶፋ መሯ መሄድማችንም من شروط من شرط من شرط السعي بين الصفا والمروه ان يتقدمه طواف ነው የሚለው ጧፍ መቀደም አለበት ጧፍ ከሌለ ሶፋ መሯ አይከድም በፊት ጧፍ መስራት አለበት እሷ ደግሞ ወራባ ስለበሽ አልሰራችም ሁሉም ነገር የተሰራው ኋላ ነው የውመ ነህር ጠጠር ወሩራ ከጸዳች በኋላ ነው መጣ ጧፍ ያደረገችው ይሄ ጧፍሽ ይሄ ሶፋ መሮሽ ለዑምራውም ለሐጁም ይበቃል ውስጥሽ ሌላ እንዳያስብ ሲሏት መስራት አለብኝ ያለቻቸው መጨረሻ ግን ከሚና ከተመለሱ በኋላ ሙሐሰብ የሚባል ቦታ እንደተቀመጡ አብዱራህማን ወስዶ ኢህራም አስደርጎ ወንድሟ ይዟን መጣ ነው እሳቸው አልሄዱ ከሚገርማች ያ ሁሉ ሱሐባ ከመዲና የመጣ ሱሐባ እንደ አይሻ ከኢህራም በኋላ ከተፈታ በኋላ እንደገና ሄዶ ኢህራም አድርጎ ዑምራ ስራ ያለ ሰው የለም አንድም ሱሐባ የለም አሁን ግን እኛ ገር ሰው ይመጣል አንድ ዑምራ ይሰራል ይጨርሳል ደሞ ይወጣል ይሄዳል ኢህራም ያደርጋል ደሞ ይመጣል ይጨርሳል ደሞ ይሄዳል አራት አምስት ሀጅ ነው ለእናት ለአባት እያለ የሚሰራው ይሄን ነገር ይበቃል አይበቃም ዑለማዎች ብዙ ነገር አላቸው አይበቃም የሚሉ ዑለማዎች አሉ ለምን ይሄው ያ ሁሉ አልሰራም ሐታ አይሻ እኮ ዑምራሽ ተካትሎሻል ዘዋብሮ አያስፈልግሽም ነበር የተባለችው ውስጧን ደስ አላት ሲል አሰሯት እንጂ ስለዚህ አንድ ነው ሷም የሰራችው መደጋገሙ ጥሩ አይደለም ነው አይበቃም ባንልም መደጋገሙ ጥሩ አይደለም ያ ሁሉ ሱሐባ አንድ ቀን ደገመ የሚባል ነገር አልሰማንም እንደገና ሀገሩ ተመልሶ ተመልሶ በአመቱ ይመጣል እንጂ እዛው ላይ መደጋገም እንደ እንደጫወታም ይሆናል እያሉ ብዙዎች ያወዱትም መከልከልን አይከለከልም መቼም دخلت العمره في الحج لا يوم القيامه ነው የሚገርማችሁ እንደውም ቁረይሾች የሐጅ ወራት ከገባ በኋላ ዑምራ መስራት አይታወቅም ነበር ዑምራ የሚሰራው ባዘቦቱ ነው ሐጅ ወራት የሐጅ ወራት ነበር ግን ነብያችን አለይሂ ሰላም ያን ጃሂልያውን ለማጥፋት دخلت العمره في الحج الى يوم القيامه ማለት እንደው እስከ ቂያም ቀን ድረስ ዑምራ ከሐጅ ጋር ተካታለች ሐጅ ሰራ ሰው ዑምራን በውስጥ ይካተተ አንድ ወይም ደግሞ ሐጅ ወራት ላይ ዑምራ መስራት ተፈቅዷል ይቻላል ማለት ነው ነው ቀጥሉ وعن ابن عباس رضي الله عنهما أن النبي صلى الله عليه وسلم لم ي... لم يرمل في السبع الذي أفاض فيه رواه الخمسة إلا الترمذي وصححه الحكيم بارك الله فيك وعن ابن عباس رضي الله عنهما أن النبي صلى الله عليه وسلم لم يرمل في السبع الذي أفاض فيه رواه الخمسة إلا الترمذي وصححه الحاكم ابن عباس كساچو ተዘገበ ምን አሉ ان النبي صلى الله عليه وسلم يا الله መልእክተኛ لم يرمل ምን ማለት ነው አላ አላ ረተረቱም እንጡጥ እንጡጥ ብሎ አልተጓዙም في السبع الذي እዛ ሰባቱ ላይ አፋዶ فيه ማለት ጧፍ الافاضه ይባላል የጎረፉበት ነው ትርጉሙ ላይ መጉረፍ ማለት ከሚና እንዳለ ከሙዘሊፋ ጧቱን ተጉዞ አድሮ ጠጠሩ ወርዶ በዛው ላይ ወደ ሚና መምጣት መጉረፍ ይባላል ጎርፍ ሳቀሉ እንደ ጎርፍ አካል አንድ የመግተልተል ማለት ነው እና ጧፈ ለፋዷ በሰሩበት ሰዓት አዲ ጧፍ ነው ጧፍ ያደረጉት ሩጫ የለውም ጧፈ ቁዱም ላይሳ መጀመሪያ ሲመጡ የሰሩት ላይ እዛ ላይ ማለት في السبع الاول ብለዋል መጀመሪያዎቹ ሶስቱ ላይ في الثلاثه الاول ማለት ነው መጀመሪያዎቹ ሶስቱ ላይ ሩጠዋል ሱሐቦችም ሩጡ ብለዋል አረት ሩጡ ብለዋል ከአረፋ ሙዘሊፋ አድረው ከሙዘሊፋ ጠጠር ወሩረው ከዛ መተው ጧፍ ሊፋታ ሲሰሩ ግን አዲ ጧፍ ነው ሰውም ይበዛል ዘህማም አለ አይመችም ለዛ ይመስላል رواه الخمسه አምስቶች ዘግበውታል ትርሚዚ ሲቀሩ وصححه الحاكم حاكم حديث صحيح ብለውታል في السبع الذي سبع የሚለው فتح السين واسكان الباء سبع ሲኗን በፈትሃ ባዋን በስኩን سبع ما سبع مرات እንደማን ሰባት ጊዜ ማለት ነው ሌላው ደግሞ ሱብዕ ሱቡዕ እንጂ ሱቡዕ ሱቡዕ ወይም ሱብዕ ትባላለይ ይሄ ደግሞ ምን ማለት ነው ያው ሰባተኛ እንደማለት ነው አልጁዙ ምን ሰባ ከሰባት አንዱ ሱብዕ ይባል ሰባተኛ ይባል ምን ይጥላቅ ጁዚ አልኩሊ አንዷ ከሰባቱ አንዷ ሱብዕ ትባላለች አጠቃላይ ሰባት ጊዜ ከሰባቱ አንዷን ጠርቶ ሁሉም እንደማሰብ ነው ይላል ሰብዕ የሚለው ግን ይመረጣል አላየሃል ማረትረት ሱ ጧፍ ላይ ማረተት ይወደዳል ማለት ጧፈል ቁዱም ላይ ነው الرمل مستحب في في الطوفات الثلاث من السبع ويكون على البيت كله حتى فيما بين الركنين اليماني والاسود الرمل لا يكون الا في طواف القدوم للمفرد والقارن اه مفردنا قارن ለሆነው መጀመሪያ طواف القدوم ላይ ነው የሚሆነው ሙተመቲ ከሆነ طواف القدوم የለውም طواف القدوم ራሱ طواف العمره ነው የሚሆነው او اذا قام معه طواف العمره للمعتمر والمتمتع ስለዚህ طواف الافاضه ላይ ረመል የለም ማረተት የለም طواف القدوم ላይ ግን ማረተት አለ ረመል ለምንድን ያስፈልገው ከተባለ ያው ባለፈውም ነግራችኋለሁ ነብያችንና ሷሃቦቻቸው ከመዲና ሲመጡ ወባ የጨረሳቸው ሰዎች መጥተዋልና በደም እንድተዋቸው ጧፍ እንኳን የሚችሉ አይመስልንም ብለው ይሳለቁ ስለነበረ ነብያችን አለይሂ ሰላም ሶስቱ ላይ መጀመሪያው ላይ በጣም በፍጥነት ጧፍ አድርጉ ኃይላችሁ ማሳየት አለባችሁ አሉ በዛው ተጀምሮ በዛው ሱና ሆኖ ቀረ ነው እሺ وعن انس رضي الله عنه أن النبي صلى الله عليه وسلم ظهر والعصر والمغرب والعشاء ثم رقد رقدة رقدة بالمحصب ثم ركب إلى البيت فطاف به رواه البخاري وعن أنس رضي الله عنه أن النبي صلى الله عليه وسلم صلى الظهر والعصر والمغرب والعشاء ظهرا عصرا مغربا عشاء سجدوا ثم رقد قادم مالو رقدة قادم ማለት بالمحسب محسب የሚባል ቦታ ላይ محسب من الحسبات ጠጠራማ ማለት ነው ትንንሽ ጠጠር ያለው ቦታ ሙሐሰብ ይባላል ጠጠሮች ስለሚሰባሰቡበት ወይም ጎርፉ ትንንሽ ጠጠሮች እያመጣ የዛ ያከማቸው ነበርና ነው ይላል ወይም ዋዱ ኢብራሂም በመባል ይታወቃል ይላል አሁን ዋዱ ኢብራሂም አልሙንሐዲሩ ሚን አላ መካ ከመካ በላይ ዝቅ በሚገኘው ቦታ ነው ይላል والخارج من اسفلها አይገባንም አላየህ አሁን ይታወቃል አሁን መቅበረተል ሐጁን ካወቃችሁት መቅበረተል ሐጁ ወይም ደግሞ አልሙዓላ በማለት ይታወቃል አሁን ማዓላ አልአብጧህ በጧሃ ይልታል በጧሃም ይባላል አብጧህም ይባላል እዛ ቦታ ላይ ነው የግልጽ ነው አሁን ቀብሩ ያለበት ሙአለው ግልጽ ነው ዘበ በላይ በ በየት ልበላችሁ በ ማኑ ሶፋ መሩ የምንወጣበት በዛ ከፍ በሚገኘው ማለት ነው በኮብሩ ስር አላየ ሐል እዛ ቦታ ሄዶ አደሩና ያው እዛ ከኢሻ በኋላ እዛ አድረዋል ነው የሚለን ሙሐሰብ የሚባለው ቦታ ላይ አብዱላህ ኢብኑ ዑመር እዛ ይሄድ ያድር ነበር መጨረሻ ላይ ይላል እዛ ሄዶ ማድረግ ሸርጥ አይደለም ሚና እንደጨረሱ ኢሻው ማምሰጋግረው መተው ወደዛ መተው እዛ ነጉ ለማለት ነው የተፈለገው እንጂ ገጠመኝ ነው እንጂ ሸርጥ አይደለም ከሐጅ ስራ ጋር የሚገናኝ ነገር አይደለም የሙሐሰብ ላይ ማደሩ ከዚያ በኋላ ثم ركب ትንሽ ካረፉ በኋላ ጋለቡ ኢለይ በቲ ወደ ቤቱላህ ሄደው ፈጧፈ ቢሂ ጧፍ አደረጉ ረዋሁ አልቡኻሪዩ ቡኻሪ ዘግቦታል ጠጠርን ወርውረው بعد الزوال من يوم الثالث لايام التشريق دفع من منى ونزل ابطح وصلى به الظهر والعصر والمغرب والعشاء اذا ابطح የሚባል ቦታ ላይ ثم نام نومه خفيفه ትንሽ የእንቅልፍናት ثم ركب راحلته ጋለቡና ወደ ቤቱላህ ሄዱ ሄደው ጧፍ ወደ አደረጉ የመሰናበሻ ጧፍ ከዛ ثم سافر عائدا الى المدينه ወደ መዲና የሚመለሱ ሲሆኑ ቀጥለው ሄዱ ነው የሚለን ሚና ላይ ማን አብጧህ ላይ ሄደው መቀመጣቸው የመጨረሻው ሶስተኛው ቀን ማለት ነው እዛ ሄደው መቀመጣቸው አላ ወጅህ ቁርባ ወልዒባድ ለዒባዳ ነው ወይስ ወደ ሚና ወደ መዲና ለመሄድ አመች ስለሆነ ነው የሚል ነገር ያነሳሉ ዑለማዎች አይ ያ ቦታ ለመንገዳቸው አመች ስለሆነ ለጓዝ ለምን ማስቀመጫ ስለቀረባቸው እንጂ ከኢባዳ ጋር የሚያገናኘው ነገር የለም ይላሉ አንዳንዶቹ ደግሞ ፈዲላ አለው እዛ እሳቸው ከተቀመጡ እኛም ዛ መቀመጣችን ደረጃ አለው የሚል ነገር ያመጣሉ አንهم كانوا ይፋሉ ዛሬ ከሷቦች ይሄ ነገር አቡበክርም ዑመርም ይሄን ስራ ይሰሩት ነበረ ልክ ሚና የሚጨርሱ ቀን ሄደው አብጦህ የሚባለው ወይ ሙሐሰብ የሚባለው ቦታ ላይ ይቀመጣሉ እነዛ ረሱላቶችን ይሰግዳሉ እንሸረፍ ብለው ደግሞ ወደ ጧፈል ወዳ ገብቷቸዋል ከጧፈል ይፋዳ ሌላ ነው የውመ ነህር ሄደው ጧፍ ያደረጉት ዋናው የሐጅ ጧፍ ነው ጧፈል ወዳ ደግሞ መጨረሻ የሚደረግ ነው ሚና ማደሩን ጨርሰው ወደ ሀገር ለመመለስ ያሰበ ሰው የሚሰራው ነው ወራባ ላይ ያሉ ሴቶች ቢቀርባቸው ችግር የለው ተብሏል ይሄ የሐጁ ግን አይቀርም ወራባ ላይ ቢሆኑ እስከሚጨርሱ ጠብቀው ሐጅ ጧፍ ማድረግ የግድ አለባቸው ጧፍ ወዳ ግን ወራባቸው ቢካላቸው ሳይሰሩት ቢሄዱም ችግር የለም ተብሏል እሺ መጣ እንደም ዛሬ እየመጣ ነው وعن عائشة رضي الله تعالى عنها أنها لم تكن تفعل ذلك أي النزول بالأطباخ وتقول إنما نزله رسول الله صلى الله عليه وسلم لأنه كان منزلا أسمح لخروجه رواه مسلم Mm-hmm. ሌላ ሀርስ አይዋ طيب ስለፋ ቆይ ይያለው وعن عائشة رضي الله عنها أنها لم تكن تفعل ذلك عائشة ከዛ በኋላ ነብያችን ከሞቱ በኋላ እሷ አትሰራውም ነበረ ምኑን አይን ኑዙለ ቢልአብጧሂ አብጦህ ወይም ደግሞ ሙሐሰብ የሚባለው ቦታ ላይ መጥቶ ማረፍን ሚናን ከጨረሱ በኋላ መጥቶ እዛ ማረፍን አትፈጽመውም ነበረ ከነብያችን ጋር ፈጽመዋል ከሳቸው በኋላ ወተቁሉ ትናገር ነበር አይሻ انما نزله እዚህ ቦታ ላይ የሰፈሩት ወይም ያረፉት ጀበረ ነው መንዝለን ቦታ ወይም መቀመጫ አስማሃት አመች የሆነ لخروجه ወደ መዲና ለመውጣት አቅጣጫው አመች ስለሆነላቸው እንጂ ለሌላ ነገር ለኢባዳ እዛ ቦታ መታደር ያለበት ሆኖ አይደለም ብላለች ነው ሙስሊም የዘገበው ሐዲስን ማን ያውራ የነበረ ማን ያርዳ የቀበረ ይባላል ሀገራችን ከአይሻ የበለጠ የሚያቀለም ስለሳቸው እዛ ቦታ ያረፉበት ለዒባዳ አይደለም አመች ስለሆነ ነው ስለዚህ እናንተም ዛሬ ግድ ዘማደር አለብን ይያላችሁ እንዳትቸገሩ ከዒባዳ የሚቆጠር አይደለም የመዲና ሰዎች ናቸው ወደዛ መውጣት የሚመቻቸው ከሆነ ያው ትችላላችሁ ይያለሽ ነው አይሻ አንዳንድ ዑለማዎች ለዒባዳ ነው ዛሬ ተቀመጡት እሳቸው ተቀመጡበት ቦታ እንቀመጣለን ይያሉና አብዱላህ ኢብኑ ዑመር ሟጨ ይዙ እንደ አብዱላህ ኢብኑ ዑመርማ ሲመጡ በያደሩበት ሁሉ እያደሩ ሽንት ቤት የተጠቀሙበት ቦታ እየተጠቀሙ የመጡት ይባላል በጣም ሱና አጥባቂ ነበሩ ይባላል ለምንም ለምን የሚጠቀሙ እሳቸው ቁጭ ያሉበት ቦታ ቁጭ ይላሉ የጠጡበት ቦታ ይጠጣሉ እንደዛ ነበር ይባላል አይሻ ግን ይሄ የሚዋጅባት ለሐጅ አይደለም ዛብጦ ላይ ማረፉ የተወሰው ምንም ነገር የለበትም <clears throat> እንደውም ابن القيم አንድ ማስረጃ መጥተዋል نحن نازلون غدا بخيف بني كنانه እኛ እዛ እናርፋለን የፈለገ ሰው እኛ ጋር መጥቶ ማረፍ ይችላል ያልፈለገም እንደ የራሱ ጉዳይ እንደ ማለት ነው ይሄን ብለዋል ይላል حيث ተቃሰሙ على الكفر ድሮ በኑ ኪናናዎች ማዕቀብ ሲጭንባቸው የተማማሩበት ቦታ ነበርና ምን ይባላል خيف በኒ ኪናና በመባል ይታወቃል ያቦታው ይላል ቁረይሾች በኒ ሐሽሞች የነቢያችን ዝርያ ቤተሰብ እንዳትጋቧቸው እሳት እንዳትጫጫሯቸው ማም ማቀብ ማዕቀብ የጫኑበትና የተወያዩበት ቦታ ነበረ ያ ቦታ ኸይፉ በኒ ኪናና በመባል ይታወቃል እና ዛ ቦታ የተቀመጡት ገጠመኝ ነው እያለች ነው አይሻ መርሃባ ብለናል ቀጥሎ አንድ ሀዲስ አለን الزبير الله صلى الله عليه وسلم صلاة في مسجد في مسجدي هذا أفضل من من ألف الصلاة فيما سواه إلى المسجد الحرام والصلاة في مسجد الحرام أفضل من الصلاة في مسجدي هذا بمئات الصلاة رواه أحمد وصححه ابن حبان ከሱ በፊት አንድ ሐዲስ የለንም ተሮ ለመጨረስ ፈልጋ ነው መሰለኝ እሺ وعن ابن عباس رضي الله عنهما قال أمر الناس أن يكون آخر عهدهم بالبيت إلا أنه خفف عن الحائض ሙተፈቁን ዐለይህ ኢብኑ አባስ ራቸውን አላህ ይወደድላቸውና ኡሚረ الناس ሰው ታዟል አን የኩነ መሆኑ ወይም ማድረጉ አኺሩ አህዲማት የመጨረሻ ጊዜያቸው ቢልበይቲ በቤቱላህ ጧፍ ማድረግ እንዲሆን ታዘዋል ምን ማለት ነው የመሰናበቻ ጧፍ እያደረገ ሁሉም እንዲሄድ ታዘዋል ማለታቸው ነው ከሐጅ ጧፍ ሌላ ኢላ አንሁ ነገር ግን خفف ተቀሏል ተፈቅዷል عن الحائض ከወራባ ላይ ማት ወራባ ላይ ያሉ ሴቶች የመጨረሻ ስንብት ጧፍ ባያደርጉም ችግር የለውም ተብሏል ሙተፈቁን አለይ ገብቷቸዋል ማንኛውም ሰው ሐጅን እንደጨረሰ ወደ ሀገሩ ሊገባ ሲል ጧፍ እያደረገ ይሄድ ነው መካ የሚቀመጥ ከሆነ አያደርግም የመካ ሰው ከሆነ አያደርግም የሚሰናበት ወደ ውጭ የሚወጣ ማለት ነው ጧፍ እያደረገ እንዲወጣ ታዟል ባይሆን ወራባ ላይ ላሉ ሴቶች ጧፍ ማድረግ ስለማይፈቀድላቸው የወራባቸውን እስከሚጨርሱ ደግሞ ጠብቁ ማለት ማስቸገር ስለሚሆን ለነሱ ተፈቅዶላቸዋል ነብዩ ሰለላሁ ዐለይሂ ወሰለም አንዱ አምሳቸው ወራባ ላይ ነው ይኮ ወደ መጨረሻ አካባቢ አይ አከረመች ልጅ ሴት አሉ ጧፍ ለፋዶን ያልሰራች መስዋዕቸው ግን ሳቸው ለጧፍ ወደው አይደለም አሐቢሰ አሐቢሰቱና ከዛ ጧፍ ለፋዳ እኮ ያሏቸው ነው እንዴ እስከው ነገር ችግር የለውም እንሄድ ያሉና ሳያስደርጓት ይዘዋት ሄዱ ይላል እዚህ ጋር ደግሞ አንድ የምትገነዘቡት ጠጠር ወርሮ የዒድ ወደ መካ መተጧፍ የማያደርጉ ሰዎች አሉ ይደከመን ብለው የሚቀሩ አሉ የሁለተኛው ቀንም የማይሄዱ ሶስተኛው ቀን የማይሄዱ አይ እዚህ ሚናን ጨርሰን ስንሄድ ጧፍ እናደርጋለን ብለው የሚተው ሰዎች አሉ የሐጅን ማለት ነው ጧፍ ሳያደርጉ ሚናን እስከሚጨርሱ የቆዩ ሰዎች ኋላ ሲመጡ ምንድነው የሚያደርጉት ጧፍ አልሐጅ አለባቸው ጧፍ الوداعም አለባቸው ሁለቱን ነይተው ባንድ ጧፍ ካደረጉ ግን ይዋዋጣል ወይም ይዋሃዳል አራት ጊዜ ጧፍ ያደርጉ የነበረውን በሰባት ብቻ ማብቃቃት ይችላሉ ማለት ንያው ካላቸው ለጧፍ ለሐጅም ጧፍ ለመሰናበቻውን ብለው ከነዩ ነው እና ደግሞ በዛው ወተው የሚሄዱ ከሆነ ነው እንደጨረሱ አለዛ ደው የሚከርሙ ከሆነ ጧፉ የሐጅም ብቻ ጧፍ ያደርጋሉ መሰናበቻቸው ሲቀርብ ደግሞ ጧፍ ወደ አድርገው ይሄዳሉ ጧፍ ወደ ተደርጎ ምናልባት ታክሲ እየጠበቀ እንደው አላገኝ ብሎ ካደረ እንጂ ማደር አይፈቀድም መኝታ ላይ መካ ውስጥ ከመካ ወጥቶ ማደር ይችላል ዱር ላይ ቢሆን طيب ስለዚህ መጨረሻ መሆን ያለበት ነው በዛው ሰናበታለሁ ካለ ሁለቱን ባንድ ነይቶ መሄድ ይችላል ነው የዒድ ቀን መተው ጧፍ ካደረጉ ግን ደግሞ እንደገና ጨርሰው ሲመጡ ደግሞ የመሰናበሻው ጧፍ ደግሞ ይጠብቃቸዋል ከሀይደኛ ውጭ ያሉት ማለት ነው ይሄ እንዳዘነጉት በአንድ መጣጣቱ የሚያወቀ ሰው ብልጥ ነው ዘህማም ስላለ ይቀንሳል እያሉ አንድ ላይ ነው የሚነዩት ብዙዎቹ አንዳንዶቹ ያው አንዳንድ ሰነፍ ሆነው ብልጥ የሚሆኑ ሰዎች አሉ አማቱን የቀበረና ምን እያሉ ቀደም ብለው የሚያደርጉ ማለት ነው መላቀቁ ይሻላል وعن ابن الزبير رضي الله عنهما قال قال رسول الله صلى الله عليه وسلم صلاه في مسجدي هذا افضل من الف صلاه እዚህ መስጂድ ላይ መስገድ ከሺ ሶላት ይበልጣል ሌላ ቦታ ከሚሰገደው ሺ ሶላት ኢለል መስጂድል ሐራም መስጂድል ሐራም ሲቀር መስጂድል ሐራምስ በመቶች ነው የሚበልጠው ወሶላቱን ፊል መስጂድል ሐራም መስጂድል ሐራማት መካ ነው መካ የተሰገደው ሶላት ደግሞ መካ ስንል حرሙ ክቢ ወይ እንደውም ዘው حرሙ መስጊድ ውስጥ ብለዋል አፍضሉ ይበልጣል من صلاه كمسجد في مسجدي هذا እዚህ እኔ መስጊድ መዲናው መስጊድ ከመስገድ ب100 صلاه በመቶ ሶላት ይበልጣል አይገርምም መዲና የተሰገደው ሶላት ከመዲና ውጭ ከተሰገደው ሶላት በሺ ይበልጣል የመዲናው የመካው ከሆነ ግን መካ የተሰገደችው አንዷ ሶላት ሌላ ቦታ ከተሰገደው መቶ ሺህ ሶላት ጋር እኩል ይሆናል ነው የሚለው መቶ ሺህ ሶላት ሱብሃንአላህ رواه احمد وصححه ابن حبان ይሄ ማለት የተፈለገው ምንድነው ሰዎች መዲናን በጣም ይወዱታል ይመቻል ለመቀመጥም ለምንም ነው በጣም ይመቸው መዲና ላይ በጣም እንዲያበዙ መቀመጥ ዋናው መካ ይበልጣል የመካን ደረጃ ወቁት እያሉ ነው ደግሞ ከመካም ከመዲና ውጭ ከመሄድ ደግሞ መዲና መቀመጥ ደግሞ ቢያንስ አንድ ሶላት በሺ ታሰብላችኋል ይያሉ ነው ይሄ አጅር ማለት ፈርድ ሶላትን ቢሰግድ ሱናም ሶላት ቢሰግድ ማለት ነው ወይስ ፈርድ ሶላት ፈርድ ሶላት ብቻ የሚያጥር ነው አሉ አይ አንጻራዊ ነው አንድ ፈርድ ሶላት ከመቶ ፈርድ ሶላት ከሌላው ይበልጣል ማለት ነው አንድ ትርፍ ሶላት ሌላ ቦታ ከሚሰገደው ትርፍ ሶላት መቶ ሺህ ይበልጣል ማለት ነው ብለው ነው የወሰዱት ሁሉም ያጠቃልላል ብለው طيب መካ የተሰገደ ሶላት ሲባል እዛው መስጊዱ ግቢ ማለት ነው ወይስ የሐረም ክልል ባጠቃላይ بعض አንዳንድ ዑለማዎች ሐረም ከሆነ ሁሉም ይጠቃልላል በሐረም ዙሪያ መስጊዶች አሉ አይደል ፈቅፈቅ እያሉ እዛ ቢሆን ያው ነው ብለው የተናገሩ ሰዎች አሉ አንዳንዶች እቺ የፖለቲካ ፈትዋ ናት ይላሉ ዘህማ እንዳይኖርባቸው እንትኖቹ መንግስቶች ስለሚፈልጉ ለነሱ የሚሰጥ ፈትዋ ነው ብለው ያጣጥሉታል في مسجد في وصلاه في مسجد الحرام ያው መስጂድ الحرام ማለት ያው መካ ካባ ዙሪያ ያለው መስጊዱ መስጊድ ማለት ባይሆን አሉ ይሄ ሜዳው የሚሰግድበት የሐረሙ አለ አይደል እሱም አብሮ ይካተታል ብለዋል ለምን ያው መስጊድ ተብሎ አብሮ ጀማ እየተቆመ ነው እዛም ላይ መስጊድ ነው መስገጃ ነው ከዛ ውጭ ያለው ግን ከህንጻዎቹ ጀርባ ወደ ህዱ መስጊዶች አሉ የሐረም ክልልም ቢሆን እዚህ ውስጥ አይካተትም ከሌላው ቦታ ምንም ብልጫ ቢኖረውም ከዚህ ካሁኑ ሐዲስ ከተናገረው መቶ ሺህ ካለው ውስጥ አይካተትም ብለዋል የሚመስለውም ይሄ ነው طيب ሌላም ጥያቄ አለ ሶላት ብቻ ነው እዚህ ቦታ ላይ እንደዚህ ደረጃ የሚያመጣው ወይስ ከሶላት ውጭ ያለው ዒባዳ ሌላ ቦታ ከተሰራው ዒባዳ እዛ የተሰራው ዒባዳ ሶደቃ ሊሆን ይችላል ለምሳሌ በጥሩ ማዘዝ ከመጥፎ መከልከል ሊሆን ይችላል እሱ ሁሉ ያካትታል አያካትትም والصحيح على العموم ብለዋል ሐረም ውስጥ የተሰሩ መልካም ስራዎች በአጠቃላይ በዚሁ አይነት ይበልጣሉ ተብሏል ነገር ግን ወንጀልም ከሆነ እንደዛው ነው ሪያድ የተሰራ ወንጀልና ሐረም የተሰራ ወንጀል እኩል አይሆንም ዝሙት ዝሙት ነው የትም ቦታ አይፈቀድም ነገር ግን ሐረም መስራትና ዝመሰል በጣም ይለያያል የሰውየስ እንደውም ሶላቱም ሁሉም ቦታ ያካታል እያለ ነው ሜዳ ሁሉ መስጊዶች ሁሉ ያካታል እያለ ነው ግን አብዛኞቹ የሚደግፉት መስጂድ الحرام ማለት ሳላውን ይዞ ይሄ ሜዳውን ይዞ መስጂዱ ነው እንጂ ከመስጂዱ ውጭ ያለው መካ የሚባለው አጠቃላይ አይደለም የሚለው ነው የሚወስዱት والله اعلم وصلى الله وسلم على نبينا محمد وعلى اله وصحبه اجمعين والسلام عليكم ورحمه الله وبركاته